متعلقة بالنفاس الأحكام أحكام المتعلقة تيازمة الله بالنفاس كنفاس أجار تيازمة الله شون حكمه سن الملكة الأحكام المتعلقة بالنفاس كنفاس أجار تيازمة الله شون حكمه أحكام النفاس ينفاس حكمه كأحكام العيد عند عيد حكمه سن حكمه أحكام النفاس ينفاس حكمه كأحكام الحيض عند حيض حكمه فيما يلي سميك التلون يعني يحرم حرامنا ተመሳሳይነት አላቸው። በቃ አህካሙል ኒፋሲ ከአህካሙል ሐይድ የኒፋስ ሐይድ እንትን አህካም ከሐይድ እንደ ሐይድ እንደ ሐይድ አህካም ነው ማለት ነው። በሐይድ ሐራም የሚሆን ነገር ሁሉ በኒፋስ ሐራም ይሆናል። ያ ማለት ነው በጥቅሉ መስኪን አንደኛ የሕሩሙ ሐራም ነው። ወጡን ንፋሳኢ ንፋሰኞችን ግንኙነት ማድረግ ንፋሳ ያለባቸውን ሴቶች አርባ ቀን ድረስ ትዕግስት ማድረግ አለበት ባል ማለት ነው ከወለደች በኋላ ልጅ እስከ አርባ ቀን ድረስ አርባም ከሆነ የምታየው አርባ ቀን ድረስ ደሙ የሚቀጥል ከሆነ ደሙ አንድም ቀን ሊቆይ ይችላል፣ ሰላሳም ደቂቃ ሊቆይ ይችላል። ከዛም በኋላ ግን እሷም ሶላት ይወጅብባታል፣ ጾም ይወጅብባታል። በወለደች በማግስቱ ሶላት ልትጀምር ትችላለች እኮ ያላስለመደች ከሆነች አርባ ቀን ድረስ የማይሄድ ከሆነ በወለደች በማግስቱ የግድ የወለደ ሴት ሁሉ አርባ ቀን ይታረስ። አርባ ቀን ከሶላት መቆጠብ አለበት ማለት አይደለም። ሁሉ ኒሳኢ እዚህ ላይ ነው ጥንቃቄ የሚጎድለው። ሴቶች ላይ ጥንቃቄ የሚጎድለው እዚህ ላይ ነው። የግድ አርባ ቀን ታርሰው ነው። ከዛም በኋላ ምን ያደርጋሉ? ገላቸውን ታጥቦ ሶላት ይጀምራሉ። ላ እንደዛ ማለት አይደለም። ኒፋሳው በአንድ ቀን ዛሬውን የሚጠናቀቅ ከሆነ ነገ ገላዋን ታጥባ ሶላቷን መጀመር አለባት። መቆም ካቃታት ቁጭ ብላ ትስገድ። ሌላ ሁክም ነው ያለኝ። ወላኪን የኒፋሳ ሁክም አይሰጣትም። ደሙን ከቀጠለ እስከ አርባ ቀን ድረስ አሁንም ትቀጥላለች። ሶላቱን ማቋረጥም ትቀጥላለች። ጣጣ የለም። ግን ለደሙ ገደብ ስለሌለው ሶስት ቀን ደም ፈሷት ብታቋርጥ ምንድነው የምታደርገው? ገላዋን ታጥባ ሶላቷን ትቀጥል። ለዛ ነው መሆን ያለበት። እዛው አራስ ቤት ሆና ትሰግዳለች፣ መስገድ አለባት። የሐሩሙ እርም ነው ወጦኑ ፈሳይ በኒፋሳ ያሉ ሴቶችን ግንኙነት ማድረግ አይፈቀድም። ልክ ሀይበኛን ግንኙነት ማድረግ እንደማይፈቀድ ሁሉ ከማ እርም እንደሚሆን ሁሉ ወጡ ማለት ጅማዕ ማለት ነው፣ ግንኙነት ማድረግ አልሐኢድ ሀይደኞችን ግንኙነት ማድረግ እንደማይፈቀድ እርም እንደሚሆን ሁሉ ንፋሳዎችንም ግንኙነት ማድረግ እርም ንፋሳ ደም እያለ ከሆነ ንፋሳ ደምና ከሌለ ሶላት የሚወዝባል ግንኙነት ይቻላል። ከሌለ ወይባሑ ይበቃል ይበቃል ይቻላል። አልስቲምታ መጠቀም ይቻላል። አለዚ ያ ጥቅም መርካት ያለው ዱነል ወጥ ከግንኙነት ውጭ ያለው ይቻላል። እስነዑ ማሽእቱም ገይረ ኢለ ኒካህ ነው አይደለም ነብዩ አለይሂ ሰላቱ ወሰላም ኢለ الوط ኢለ الجماع ግንኙነት ብቻ ሲቀር ሌላው ማንኛውንም ነገር ተጠቀሙ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህን የተናገሩት ማንን በተመለከተ ነበር? ሀይደኛን በተመለከተ ነው። ኒፋሰኛም ጋር እናመጣዋለን ማለት ነው። እዚህም መጣል ሁክም ወዩባሁ ይቻላል አልስቲምታዕ መጠቀም በሚስ አለዚ ዱነ ዱነ الوط ከወጥ ውጭ ያለን ማለት ነው። ዱነ ማለት ገይር እንደ ማለት ነው። ገይረ الوط ከግንኙነት ውጭ ያለን መጠቀም ማንኛውንም ነገር መጠቀም ይችላሉ። ግንኙነት ብቻ አይቻልም። ሀይድ ላይ ክልክል እንደሆነ ክልክል ነው ማለት ነው። ሁለተኛ ሁለተኛ በኒፋሳ ክልክል የሚሆን ነገር የሕሩሙ እርም ነው። አለንፋሳይ በኒፋሰኞች ላይ እርም ነው። ምን ማድረግ አንተ ሱመ ልትጾም እርም ይሆንባታል። አው ትሰለ ልትሰግድ፣ አው ተጡፈ ወይ ልትጠውፍ ቢልበይት በበይቱላህ ከልሐኢድ እንደ ሀይደኛው ሁሉ ማለት ነው። ሀይደኛዋ ሶላት እንደማይበቃላት እርም እንደሚሆንባት ሁሉ መስገድን መጾምም ጠዋፍ ፊል በይትም እንደማይበቃ ሁሉ ለኒፋሰኛውም አይበቃም ማለት ነው። ተመሳሳይ ነው። በቃ ማያህሩሙ አለል ሐኢድ የህሩሙ አለል ንፋስ አላችሁ። በሐይደኛ ላይ እርም የሚሆን ነገር ሁሉ በኒፋሰኛም ላይ እርም ነው። ግንኙነትን አየን። አሁን ደግሞ ጾም መጾም አትችልም። ኒፋሰኛ ወልዳ እያለ ምን ከሆነች ንፋሷ ቀጣይነት ካለው እስከ 40 ቀን ድረስ ንፋሷ ሶስት ቀንም ሊሆን ይችላል። ንፋሷ በአንድ ቀን ካለቀ በማግስቱ በሁለተኛው በሶስተኛው ቀን መጾም ይወጅባታል አይወጅባትም? ይወጅባል። ወላኪን እዛ ቦታ ላይ ሌላ ጥያቄ ይነሳል። አትችልም፣ ልጁ ይጎዳል፣ ወተት ያጥረዋል፣ ምን ምን የሚባል በዛ ምክንያት አፍጥራ መደረግ ያለበትን ነገር ታደርጋለህ። ያንኛው ሌላ ጥያቄ ነው፣ ሌላ ሁክም ነው። ባቡ ይመጣላችኋል። ለማንኛውም ግን ይወጅባታል በዛ ሰዓት። ሶስተኛ የሕሩሙ እርም ነው። አለንፈሳ በኒፋሰኛ ላይ መስኩል ሙሰሐፊ ቁርአን መንካት አይቻልም። ወቂራአቱል ቁርአን ቁርአንን መቅራት ራሱ አትችልም። ማለም ተክሸ ካልፈራች ሚስያለሁ እረሳዋለሁ ብላ ካልፈራች በስተቀር ከልሐይድ ልክ እንደ ሀይደኛዋ ማለት ነው። ሀይደኛዋ ቁርአን መንካት አይበቃላትም ብለናል አይደል? መቅራት መቅራት አይቻልም። መቅራት ወላህወጡ አንተ ትርካ በድምፅ ራሱ መቅራትን ያለ መንካትን መቅራት አይቻልም። ምን ካልሆነ በስተቀር እረሳዋለሁ ብላ ካልፈራች በስተቀር ከልሐይድ እንደ ሀይደኛዋ ተመሳሳይ ነው አራተኛ በነፋሰኛ ላይ እርም የሚሆን የጅቡ ዋጅብ የሚሆን ነገር የጅቡ ይወጅባል አለነፋሳኢ በነፋሰኞች ላይ አለነፋሳ በነፋሰኞች ላይ ይወጅብባቸዋል። ቀባኡ ሶሚ ጾምን ቀባ ማውጣት አልዋጅብ ዋጅብ የሆነ ረመዳን አመጽዋትን ይመስል ቀባ ታወጣውም እንደ ሀይደኛ ሁሉ አለዚ ተረከቱ የተወችውን ሲኒፋስ በኒፋሳ ጊዜ ያሳለፈችውን የተወችውን ጾም ቀባ ታወጣለች። ከልሐኢድ እንደ ሀይደኛይቱ ማለት ነው። ሀይደኛዋ እንደምታወጣ ሁሉ እሷም ቀዷ ታወጣለች። የጅቡ ይወጅባል አለንፈሳ በኒፋተኞች ላይ ቀዷ ጾም ጾምን ቀዷ ማውጣት አልዋጅብ ዋጅብ የሆነ ጾም ነው። ሐሙስ፣ ሰኞ ምናምን የምትጾመው እሱ አይደለም። የሱና ጾሞችን ማለት አይደለም። የነ ሸዋልን ማለት አይደለም። የዚህን ታወጣለች የረመዳን አለዚ ተረከቱ ወየነዝር ሆኖን ይመስል ይወጅብባታል። ነዝር ነዝር የገባችን ጾም ከሆነ ይወጅባል። ያንንም በዋጅብ ሁክም ይወሰዳል። ከልሐኢድ ማለት ነው። አምስተኛ የጅቡ ይወጅባል አለንፈሳይ በኒፋተኞች ላይ አንተቅተሲለ ልትታጠብ ሊታጠቡ ማለት ነው። እንደ ኒሃየት ኒፋሲ ኒፋሱ ሲጠናቀቅ ጊዜው ሲያልቅ ገላዋን ትታጠባለች እንደ ኃይለኛዋ ሁሉ ከማይጅቡ እንደሚወጅብ ሁሉ ገላ ትቅደስ እንደ ኒሃየት ልሐኢ እንደ ኒሃየት ልሐይዲ አለል ሐኢዲ ሀይደኛይቱ ሀይዷን ስታጠናቅቅ ገላዋን እንደምትታጠብ ሁሉ በኒፋሰኛውም ላይ ይወጅብባታል። በአጭሩ ተመሳሳይ ሁክም አላቸው ማለት ይቀላል። እንዲገባ ነው ለእኛ የሚዘረዝሩት። በአንድ አረፍተ ነገር መጨረስ ይቻል ነበር። ሁክሙ ንፈሳኢ ሁክሙ ልሐኢድ በቃ አለቀ። የቆጠሩት ድጋሚ ቅራት ማለት ነው የምንቀረው። ወልአድለቱ አላ ዛሊክ አሁን በቀራነው ላይ መረጃው ምን መሰላችሁ? ሀይድና ኒፋስ እንዴት ተመሳሳይ ሁክም ሊሰጣቸው ተቻለ ከተባለ ወልአድለቱ መረጃዎች አላ ዛሊክ በዚህ ላይ ያሉ መረጃዎች አን ኡሚ ሰለመተ ረዲየላሁ ዐንሃ ከኡሙ ሰለማ የተዘገበ ሐዲስ አለ። አሁን የቀራነው ሐዲስ ምን ካነቲኑ ፈሳኡ ንፋሰኞች ነበሩ። ተጅሊሱ ይቀመጡ ነበር። አላህ ረሱልላህ ሰለላሁ ዐለይሂ ወሰለም በረሱሉ ዘመን አርበዒነ የውመን አርባ ቀን ይቆዩ ነበር። አልጋ ቤታቸው ምን ሳያደርጉ ሶላትም ሳይሰግዱ ጾሙም ሳይጾሙ ይቀጥሉ ነበር። በዚህ ላይ ብላለች። ተጅሊሱ ማለት ቁጭ ማለት አይደለም። ምን ማለት ነው? ተጅሊሱ ማለት ዋጅብ የሆነ ስራን ያቆማሉ፣ ያቋርጣሉ ማለት ነው። ጾምን ያቋርጣሉ? ናም። ሶላትን ያቋርጣሉ? ናም። እንደዛ ከሆነ ሁክሙ ሁክም አልሐይድ ነው ማለት ነው። በዚህ ተነስተው ረዋሁ አልኸምሳ ኢለ ነሳኢ አምስቱም ዘግበውታል። ነሳኢ ሲቀሩ ቃለ ቃለ አልመጅድ ብን ተይሚያ ረሂመሁላህ ፊል ሙንተቃ ሙንተቃ የሚባለው ኪታባቸው ላይ አሸይኹል ሙጀዲድ ብን ተይሚያ ምን ይሉናል? አንደኛው ቮልዩም መቶ ሰማንያ አራተኛው ገጽ ላይ እንዲህ ይላሉ። ቁልቱ እኔ ደግሞ እንዲህ አልኩ ይላሉ። የራሳቸውን ሀሳብ ሲጨምሩ ቁልቱ አልኩኝ እኔ ይህን ማብራሪያ ሰጠሁ አሉ። ቁልቱ ምን ማለት ነው? ቁልቱ እኔ አልኩ እኔ ደግሞ ይህ ሀሳብ እሰጣለሁ ማለት ነው። ወመዕነ الحديث የሐዲሱ ትርጉም ከላይ የኡም ሰለማ ሐዲስ ካነት ቱእመሩ ስታዘዝ ነበር አንተ ጅሊሰ ልትቀመጥ ኢለል አርባዒን እስከ አርባ ቀን ድረስ እንድትቀመጥ አንድ ሴት ትታዘዝ ነበር። ትቀመጣለች አይደለም፣ ዝም ብለው ይቀመጣሉ። አርባ ቀን አይቀመጡም። ባህል አይደለም። እንደዚህ ዝም ብለው ተነስተው አይደለም የሚቀመጡት። ነገሩ ስለተከሰተ ቱእመሩ የሚል አለ። ለምን ቢሁክሚ ረፍዕ ስለሆነ ሐዲሱ ቱእመሩ ትታዘዝ ነበር። እያንዳንዷ ሴት ሴቶች ይታዘዙ ነበር። ቱእመሩ ዩእመርነ ይታዘዙ ነበር። ቱእመሩ ልመርአቱ አንተጅሊሰ ልትቀመጥ ኢላ አርበዒን አርባ ቀን ድረስ ያለ ሶላት ያለ ጾም ልትቀመጥ ልትቀመጥ ሳታደርግ ማለት ነው። ደሙ የሚፈሳት ከሆነ ሊአላ የኩነ ልኸበሩ ዜናው እንዳይሆን ከዲበን ውሸት እንዳይሆን ኢዝ ላ ዩምኪኑ ምክንያቱም አይመችምና አንተተፊቀ አደቱ ኒሳኢ አስሪን የአንድ ዘመን ሴቶች ተለምዶ ፊኒፋሲን በኒፋሳም አው ሐይድን ወይ በሐይድም እንደማይስማማ ስለሚመች ውሸት ይሆንብን አይገናኝም። የታዘዙ ነበር አርባ ቀን የግድ አርባ አርባ ቀን መቀመጥ አለብን ሊሆን ነው። ይህን ነገር ራሱ እንትን ካልነው እኮ ተክዚበል ኸበር እኮ ነው የሚሆነው። ዘገባውን ሐዲሱን ማስተባበል ነው የሚሆነው። አርባ ቀን የሚከፋቸው ሴቶች ላይ ይሆናል። ዩእመርና ቢልአርባ በአርባ ይታዘዛሉ። ሶስት ቀን የሚያዩት ምንድን ነው? አርባ ይቆዩልን ነው አይደለም። እንደዛ ከሆነ አርባ ቀን ብቻ አይደለም። ሴቶች ደግሞ ሴቶች አርባ አርባ ቀን ብቻ አይደለም። ምን የሚያዩት ደን የሚያዩት የግድ አርባ አርባ አይደለም ሁሉም። እንደዛ ከሆነ ሀዲሱ ከድል ሊሆንብን ለምን ባለ ሶስት ባለ አራት ባለ አምስት ባለ አስር አሉ እዚህ መካከል ላይ ይታዘዙ ነበር። አርባ ከደረሰ ቀኑ አርባ ቀን የሚሄድ ከሆነ አርባ እንዲቀመጡ ካል መድረሻ ካደረግነው ከዛ በታች ያለው ፊት ይሆናል። ከዲል አይሆንብንም። አለበለዚያ ኮንስታንት አርባ አርባ ይታዘዙ ነበር ሴቶች ካል እንዴ ደም አይደለም እንደ ሲሃባ ነው እንትን ኒፋስ ደም አይደለም እንደ ደም ነው። እንደዛ ከሆነ ሁሉ ሴት ደግሞ አርባ ያይማ የሌሎቹ ህክም ምን ይባል ተክዚበል ኸበር ይሆንብናል ወይንም ከዚበል ኸበር ይሆንብናል። ይታዘዙ ነበር አርባ የሚደርስ ከሆነ የአርባ ቀን ደም የሚያዩ ከሆነ አርባ ቀን እንዳዩ ብለን ነው መፈክር ያለብን ሰው አልገባችሁም ሰለቃ ሆነ ካነት ትእመሩ ነበረ ሴት ትእመሩ ትታዘዝ ነበር አንተ ጅልሰ ልትቆይ ኢላል አርባዒን እስከ አርባ ቀን ድረስ ራሱ ኢላ መኖር አለበት ኢላ መኖር አለበት ራሱ ኢላል አርባዒን እስከ አርባ ቀን ድረስ እንዲቀመጡ ሰላሳ ዘጠኝም ቀን ሰላሳ ስምንትም ቀን ሰላሳ ሰባትም ቀን ሊሆን ይችላል ሀያም ቀን ሊሆን ይችላል ኢላል አርባዒን እስከ አርባ ቀን ድረስ ማክሲመም አድርገን አርባ ቀን እንዲቀመጡ ከተባለ የወለደች ሁሉ አርባ አርባ ቀን ትቀመጥ ማለት ነው። እንደዛ ከሆነ ደግሞ ባለ ሶስት ቀን ደማለ ባለ አስር ቀን አለ ይለያይብናል። የተክዚበል ኸበር ነው። አንድ እውነት የሆነ ሐዲስ ራሱ ከድርጊቱ ጋር ሲስማማ እውነትነቱ ራሱ ሴት ይደረጋል። በዚህ ተገባናል? አልገባችሁም መሰለኝ። ቁልቱ እኔ አልኩኝ ይላሉ። ከሐዲሱ በመነሳት እኮ ነው። ይህን ራሱ እናንተ እኮ የምታነሱት ጥያቄ ነው፣ እኛ የምናነሳው ጥያቄ ነው። ተጅሊሱ ትቀመጥ ነበር አለች። አኑፋሳ ንፋሰኞች ይቀመጡ ነበረ አላህዲ ረሱላህ ሰለላሁ ዐለይሂ ወሰለም በረሱሉ ዘመን ይቆዩ ነበረ። ስንት ቀን? 40 የውመን 40 40 ቀን ይቆዩ ነበር አለ። ኩሉ ሊሳና ሐዲሱ ምንም የሚያስይዘው አዎ ጋሊብ አንተ ነህ ያመጣው። የት አለ ጋሊብ የሚለው እ ሐዲሱ ምንድን ነው የሚያስቸው? ሐዲሱ አርባ ቀን ሴቶች ይቀመጡ ነበር ነው ያለው። በቃ አርባ ቀን መነሻውም መድረሻውም አርባ ቀን ነው። በቃ አርባ አርባ ቀን ነው። እያንዳንዷ ሴት የትኛውን ቦታ ላይ የወለደች ሴት አርባ አርባ ቀን ነው የሚያስደው። ግን አርባ አርባ ቀን ነው ሁሉም ሴት የሚያየው ለመነሳስም አይደለም ለሐድ ለአቀል ስለዚህ የባለ ሶስት ቀን የግድ አርባ ቀን መቆየት አለባት። ቢላ ሶላት ወላ ሲያም ና እዚህ ላይ ቆልቶ ይላሉ። ፊቅህ ስለሆነ ተረዱት በትክክል እያሉ ነው እነሱ እያስረዱ ነው። ሐዲሱን እንደዛ እንዳትረዱት ሐዲሱ ኢላ የሚል መኖር አለበት። ቆልቶ እኔ አልኩኝ ወማዕና አልሐዲስ የሐዲሱ ትርጉም ካነት ነበረች ሴት ልጅ ትእመሩ ትታዘዝ ነበረ አንተጅሊሰ ልትቆይ ሶላትን አቋርጣ ጾሟን አቋርጣ ኢለል አርበዒን እስከ አርባ ቀን ድረስ ስትለው ኢላ ምንም ያስይዛል እስከ አርባ ቀን ከሆነ ሀያ ካደረግነው ሰላሳ ሀያ አስር ውስጥ ይገቡልናል ለምን ምን ምን እንዳይሆን ይህን ጥንቃቄ ወሰዱ ሸኹ ሊአላ የኩነ እንዳይኖር ነው ሊአላ የኩነ አልኸበሩ ይሄ ዘገባው ሐዲሱ እንዳይሆንብን ነው። ምን ከዚበን ውሸት እንዳይሆንብን ነው ሐዲሱ። ኢዝ ላ ዩምኪኑ አይመችም፣ አይሆንም፣ ሊስማምም አይችልም። አንተ ተፊቀ ሊስማሙ ኢዝ ላ ዩምኪን አይሆንምና ሊሆን አይችልም ፈጽሞ ኢዝ ላ ዩምኪን ኢምፖሲብል ማለት ነው። ላይ ዩምኪን ማለት ምንም በምንም አይነት መልኩ ሊሆን አይችልም። ምን አንተ ተፊቀ ሊስማማ አይችልም። ምንና ምን አደቱ ኒሳኢ አስል የአንድ ዘመን ሴቶች የኒፋሳ አስተያየትና የሌላ ዘመን ሴቶች የዛን ጊዜ አርባ አርባ ቀን ቢቆዩ ዛሬ ላይ አስር ሀያ ሰላሳ አርባ ድረስ ሊቆይ ይችላሉ። የአንድ ዘመን የተለያየ ዘመን ውስጥ ያሉ ሴቶች የኒፋሳ ባህሪያቸው ሊለያይ ይችላል። አንድ በዛው ጊዜ ውስጥ ራሱ ሊለያይ ይችላል። አርበዒነ ብቻ ካል አርባ ቀን የሚያዩ የሚያዩ ሴቶች ላይ ብቻ ነው ሁክም የሚሆነው። ነብዩ ደግሞ እንደዚህ አይነት መዘው ባለ አርባ ባለ አርባዎችን ብቻ አይደለም ሁክም የሚሰጡት። ከዛ በታች አብዛኛው ሴት ሀያ ሰላሳ አስር ላይ ይችላልና ኢስላሚክኑ ሊሆን አይችልም። አንተቀጥቅ ሊስማማ አይችልም። አደቱ ኒሳኢ አስር የአንድ ዘመን ሴቶች የደም አስተያየት ሲኒፋስ በኒፋሳ የሚሆን አው ሐይድን በሐይድ የሚሆን የአንድ ዘመን ሴቶችና የሌላ ዘመን ሴቶች ይለያያሉ። ሀታ አሁን ደም የሚመታ ሴት እስቲሃባ ስትቆጠር በአደት ካልቻለች በተቢዝ ካልቻለች እንደ እናቷ ስትቆጠር ይባላል። ወይም ደግሞ በእሷ እድሜ እንዳሉ በእድሜ ቀኑ ሊቀንስ ይችላል። በእሷ እድሜ እንደ ጎረቤቷ እንደ ዘመዶቿ እስከመባል ድረስ ነው ሁክም የደረሰው እኮ ፉቃዎች። በሷ ያሉ ሀያዎቹ ቤት ከሆነች ሀያዎቹ ቤት ውስጥ ያሉ ሴቶች ስንት ቀን ነው የሚያዩት? ብዙዎቹ ሴቶች ስድስት ስድስት ቀን ነው የምናየው ካለ ስድስት ቀኑን ደም ደመል ሀይድ ትመረው እነማን ጋር ተጠግተው በዘመኑ አለ በአቅራኗ በባቸው ያሉ ሴቶችን ነው ደግሞ የሚጠይቀው። ከሀምሳ ዓመት በፊት የነበሩ ሴቶች ስንት ቀን ያዩ ነበር? ሰባት ላይ ይችላሉ፣ ስምንት ላይ ይችላሉ፣ ዘጠኝ ዘጠኝ ቀን ላይ ይችላሉ፣ አይታወቅም። ለሐደ ላይ አክተሪ ሀይድ ላይ ራሱ የለውም ገደብ መጨረሻ አብዛኛውን ሴት እናያለን እንደዛ እንዳይሆን تكذيب الخبر እንዳይሆን አልገባችም ያባባል አልገባች አልገባች عن ام سلمة الله عنها قالت ام سلمة عند تلالج كانت المرأة ሴት ልጅ ነበረች ምን ንሳኢ ነብይ ሰለላሁ ዐለይሂ ወሰለም ከነብዩ ሚስቶች ውስጥ ተቀዑዱ ትቀመጥ ነበር ፊኒሳስ በኒሳሳ ምክንያት አርበዒነ ሌይለተን አርባ ሌሊቶችን ትቆይ ነበር አርባ ቀን ለማለት ነው ላይእምሩ ሐነብ ሰለላሁ ዐለይሂ ወሰለም ነብዩ አያዟትም ነበር ቢቀባኢ ሰላቲን ሶላቷን ቀዳ እንድታወጣ በቀባኢ ሶላት ኒፋስ የኒፋ በኒፋሷ ምክንያት ያሳለፈችውን ሶላት ቀዳ እንድታወጣ አትታዘዝም ነበር። አንድ አይነት ለማን ጋር ተስማማለን? አሁን የላይኛው ገደቡን ቀኑን ብቻ ነው የነገረን። አርባ ቀን ትቀመጥ ነበር። ግልጽ የሆነ ነገር አልነበረም። አሁን ላይ ግን ከሀይድ ጋር መመሳሰሉ ግልጽ ሆነልን። ምን ያለው ነው ግልጽ የሚያደርገው? ምን ያለው ሀይድና ኒፋስ ተመሳሳይ መሆናቸው የቱ ነው ግልጽ የሚያደርገው? ቀዷአን ቀዷ አታወጣም ያለው ካነት መርአቱ ምን ኒሳ ኢነብ ሰለላሁ ዐለይሂ ከነብዩ ሚስቶች ውስጥ ነው ደግሞ የተባለው። ከነብዩ ሴቶች ውስጥ አንዷ ነበረች። ተቀወዱ ትቀመጥ ነበር። ሲኒፋስ በኒፋሳ ምክንያት አይሻ አይሻ ትሆናለች ምሳሌ አይሻ እኮ ልትሆን ትችላለች አይደል? አትሆንም። ማሻአላህ አትሆንም። ለምን እ አልወለደች አጭራሽ ኡሙ አብዱላህ እኮ ትባላለች ለምን አን ኡሚ ሰለመተ ረዲየላሁ ዐንሃ ቃለት ካነት ልመርአ ሴት ልጅ ነበረች ለኒሳኢን ሰለላሁ ዐለይሂ ወሰለም ከነቢዩ ሚስቶች ውስጥ ተቀዕዱ ነበር ሲኒፋስ በኒፋስዋ ትቀመጥ ነበር 40 ሌላ 40 ሌሊት 40 ቀን ያክል ትቆይ ነበር لا يأمرها النبي صلى الله عليه وسلم نبي ما يزوات من البر في قضاء الصلاه النفاس بني فاسا يصلى فتشون صلاة قضاء وشبلهم آه، عازوات من البر آها عند ذاك هنا الحائض لا تؤمر إيه؟ فكذلك النفساء لا يؤمرن فما ساسي النفاس لما ذا سمح حيدنا النفاس فما الصلاة القضاء ما توضع كهونا تقيس تقيس للنفاس بما للحيض ለሀይድ ባለ ሁክም ንፋሳንም ቅያስ ታደርገዋለች፣ በዚህ ታስኬደዋለች ማለት ነው። ኢንሻአላህ ከዚህ ነገር እናነሳለን ፋይዳ። አብዱላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ